ቢክሩል ባሊጋ ብሉግ የሆነችው ቢክራ ፈላ ተዘወጁ ፈላ ተተዘወጁ አው ፈላ ተዘወጁ አትዳርም ኢላ ቢኢዝኒሃ በፍቃዷ እንጂ ተማሪ ሊመስል ማለት ነው። ፈላ ተዘወጁ አትዳርም ኢላ ቢኢዝኒሃ በፍቃዷ እንጂ ወኢዝኑሃ ፍቃዷ ደግሞ ሁማቱሃ ዝም ማለቷ ነው። የቀውልህ ሰለላሁ ዐለይሂ ወሰለም ነብዩም ولا تنكح البكر ቢክራን መዳር አይቻልም። ሐታ ቱስተእዘነ ፍቃድ ከመጠየቋ በፊት ሐታ ቱስተእዘነ ፍቃድ ከመጠየቋ በፊት ዚክራ አትዳርም አሉ። ቃሉ ያ ረሱላላህ የአላህ መላክተኛ ሆይ የዛን ጊዜ የነበሩት ሴቶች አይን አፋር ናቸው። በጣም ገረማቸው። ፍቃድ ትጠይቃለች ብቻ ፈከይፈ ኢድኑሃ ፍቃዷ እንዴት ነው? እሺ አሉ። قال أن تسكت ዝም ልትል አሉ። ከኔን ታገቢዋለህ ተቃውሞ ካላሰማች ወይም እንደዛ ነገር እንጂ ማለት አፈር ልትና ተቀለቀል ትችላለች። አጋጣሚ ምን አይኖርም፣ ተቃውሞ የለም። ዝም ካለች ጾም አልፏል። አዳሁ ኢዝኗ ፍቃዱ የምታነባው ከሆነ ኡኡ ያዙ ልቀቁኝ ካለች ተው በቃ ተቃውሞ ነው ከገፋችበት ማለት ነው። በጣም ካለቀተች ኡኡ ካለች ያመተው የግድ ትተዋለች። ነቢዩም ዓለይሂ ሰላቱ ወሰላም ሀታ ራሱ የረሱል መልስ እንኳን ራሱ ይገርማል። ያ ዘመንና ይህ ዘመን ምን ያክል ርቀት እንዳለው አስቡ። ሰሐቢዎችም ራሱ ሲሰሙ ቃል ወማ ኢብኑሃ ፍቃድ ትጠይቃለች ፊክራ ወማ ኢብኑሃ ወከይፈ ኢብኑሃ እንዴት ነው የምትፈቅድ ያ ረሱላህ አሉ ነብዩም ነብዩም ሲመልሱ እሺ ትላለች አይደለም ያሉት እሺ ካለች አዎ ዳሩኝ ሳይሆን ምንድን ያሉት አንተ ስትጠየቅ ዝም ካለች ይሄ ማለት ከተናገረች ቅልብልብና ማለት አይደለም ላ ከዘመኑ ጋር ትሄዳለች ምንም አይደለም መናገር መጥፎ ነው ማለት አይደለም ዳውድ ዛሂርይ ምን አለ መሰላችሁ ዛሂርይ ናቸው እያንዳንዱን ነገር በግልጽ ነው የሚፈርዱት። ማለት ዋሂር እየተባሉት እነዚህ እና ምን አሉ አንድ ሴት ልጅ ስትጠየቅ ፈቃዷ ዝምታዋ ነው ይላል አይደል ሐዲሱ። እሳቸው በዚሁ በራሱ በተቀመጠ ነው የሚተረጉሙ። እከሌን ታገቢዋለች ስትባል አዎ አገባዋለሁ ካለች ኒካሁ ይበላሻል ይላል። ለምን ፈቃዷ ምንድን ነው? ዳውድ ዛይር ይባቸው ሼኹል አልባኒ ምን ያመጣል ሐዲሳቸው በጣም አጥቶ ይሰራል እና ولا تنكح البكر ቢክር አትዳርም حتى تستأذن ፍቃድ ተጠይቃ እንጂ قالوا يا رسول الله የአላህ መላእክተኛ ሆይ ከይፈ ኢብኗ እንዴት ነው ፍቃዷ ካላን ተስኩተ ዝም ልትል ሐዲሱ متفق በአሁኑ ሰዓት ደግሞ ይጠይቃሉ አዛ ጃኢ አዛ ዋደ አዛ አብላ ጠይቀው ቤተሰቦቻቸውን አማክረው ማስኬድ ኋላ ቀርነት አይደለም እስላምን የገደበው አይደለም እስላምን የተቆጣበት አይደለም እንደውም ማግባት ያለባቸውን አካል እንዳገቡ ይገፋፋል። ጥሩ ነው። መስመርን የሚያመቻቻል። ያ እኮ አባት የሚያመጣው ብቻ ነው የሚጠበቀው። እከሌ ትፈቅጃለች? አአ ይህን ልትል ትችላለች አይደል? እከሌ ሌላ ሲመጣ ማን ነው የሚያመጣው? በማን ላይ ነው የሚመጣው? በአባት ላይ መጥቶ ነው። አሉስና ላይ መጣ ይችላል። የሆነ ነገር ላይ መጣ ይችላል። ከእሷ ጋር መሄድ ሊመጣ ይችላል። ብዙ ነገር አለ። ከባዶ ይሻላል ተብሎ የሚገባም ማለት ፈላ ጉዳይ የማይቀር ጉዳይ ነው። ምን ኢዝንሃ ፈቃዷ ግድ አስፈላጊ ነው። ወለው ካነ ልሙዘዊጁ ለሃ ዳሪዋ ቢሆንም እንኳ አቡሃ አባቷ ቢሆንም ልጀነሽ አግቢ ቃል በአራት ነጥብ አይሰጥም ትእዛዝ የለም እከሌን አግቢ አግቢ አለበለዚያ ልጅ አይደለሽም እናት እኮ እክድሻለሁ እንደፈለጉ ይካሉ ሸሪዓ ያዝም እርግፍ አድርገው ይካሉ እሱም እሷ እናትም አባት ችግር የለም ቢራገሙም አይደርስም ነብዩ አለይሂ ሰላቱ ወሰላም ያስቀምጡ ፈላቡድ የማይቀር ጉዳይ ነው። ምን ፈቃዷ ወለው ካነል ሙዘዊዙ ለሃ ዳሪዋ አቡሃ አባቷ ቢሆን አለ ሰሂህ በትክክለኛው ንግግር ሚን ቀውለይ ዑለማ ከዑለማዎች ከሁለት ሀሳብ ይሄ አንድ መጥቷል። ቃለል አላመት ብን ልቀይም ታላቁ አሊም ታላቁ ሊቅ ብን ልቀይም ምን ይላሉ? ወሀዛ ቀውሉ ጅምሁሪ ሰለፍ የቀደምቶቻችን አብዛኛው ፍርድ ይሄው ይላሉ። ወመዛሀቡ አቡ ሐኒፋ አቡ ሐኒፋም ይህንኑ ነው ያሉ። ወአህመድ አህመድም ይህንኑ ያስተላለፉት በሄደ ሪዋያቲ አንሁ ከሳቸው በመጣ በብዙ ዘገባዎች በአንዱ መስመር ይህንን ነው ያሉት። ምን የልጅ ፍቃድ መጠየቅ አለባት። ማናት እሷ? የትኛው ቢክራ? ባሌ የሆነች ቢክራ ማለት ነው። አቅመ ሔዋን የደረሰች ቢክራ ፍቃድ መጠየቅ አለባት። جمهور سلف ሰለፉን ሷሊህ ብዙዎች በዚህ ላይ ነው ሄዱ። አቡ ሐኒፋም እንደዚህ፣ አህመድም እንደዚህ وهو القول الذي ይህ ነው ንግግሩ ይላሉ ሸኹ ወሆል ልቀውሉ ለዚ ይህ ንግግር ራሱ ندين لله به አላህን የምናመልከው በዚህ ነው። እኛም ይላሉ ለአላህም እኛም ተገዥነታችን የምናሳየው በዚህ ነው። ዚክራ ባሌ የደረሱ ቢክራዎች ከሆኑ ምን መደረግ አለበት? ፍቃዳቸው መጠየቅ አለበት። ይግድ ቃላችን አንቀርባቸው ወላ ናዕተቂዱ ሲዋ ከዚህ ውጭ እኛም አናስብም እያሉ ነው ሰው እኛ የምንቀበለው ይህን ነው። ወሆል ሙዋፊቁ ተስማሚውም ይህ ነው። ለሁክሚ ረሱልላህ ሰለላሁ ዐለይሂ ወሰለም ለአላህ መላክተኛ ፍርድና ብይን ይህ ነው የሚሄድ ወአምሪ ለነብዩ ከነብዩ ትእዛዝም ጋር የሚሄድ ወነህይ ከከልከላቸውም ጋር የሚሄደው ይህ ፍቃድ መጠየቅ አለባት። አገቢዋለች ከኝም ተብላ አዎ ለምን ነብዩ ብለዋል። አታት ውስጥ አዘነና ፍቃድ መጠየቅ አለባት። ይሄ ነው ፍቃድ ግድ መጠየቅ አለበት። ይበቃል። ሰላም አለይኩም ወራህመቱላህ